እስቲስቃ ባቡ ሶላት እስቲስቃ እስቲስቃን የተመለከተ እስቲስቃ ማለት መጠጥን መፈለግ ማለት ነው። መጠጥን መጠየቅ አልስቲስቃኡ ጠለቡ እስቲቃየት ሚን አላህ ተዓላ እንደ ሑዱስ ልቃሕት ችግር በሚፈጠር ድርቅ በሚመጣበት ጊዜ የሚሰገድ ሶላት ነው። እስቲቃየቱ ወስፍ አልማኡ ወልመጠር መጠጥ መጠየቅ መፈለግ ማለት ነው። አን ኢብኑ አባስ ረዲየላሁ ተዓላ አንሁ ቃል خرج النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ወጡ ይለናል ለስቲስቃ ሙተዋዚዐን ሙተዋዲዕ ሆነው ራሳቸውን አስተናንሰው ማለት ነው ነብዩ አለይሂ ሰላቱ ወሰለም ሙተበዚለን ሙተበዚል ሆነው ነብዩ አለይሂ ሰላቱ ወሰለም ሙተመዚል ለአለባበስ ነው ሙተኸሽዐን ቀልባቸው የፈራ ሆኖ ሙተረሲለን ዝግ ብለው ሙተበርዐን ምላሳቸውን የቆጠቡ ሆነው ማለት ነው ሁሉም ይችላል ሙተዋዲዐን ሙተበዚለን ሙተኸሽዐን ሙተረሲለን ሙተበርዐን በዚህ ሁሉ ሙተዋዲዕ ማለት ራሳቸውን ከፍ ከፍ ሳያደርጉ ይሄ ለበደን ነው ለሰውነት ራሳቸውን ዝቅ አድርገው ሙተበድለን ማለት ደግሞ ለጌጥ የሚሆኑ ልብሶችን ትተው የሽርሽር ልብስ ሳይሆን አሮጌ ልብሶችና ተራ ልብሶችን ለብሰው ሙተበድል ማለት የስራ ልብስ ለብሰው ማለት ነው። ሙተኸሽዓን ማለት ደግሞ የፈሩ ሆነው በቀልባቸው የፈሩ ሆነው ማለት ነው። ሙተረሲለን ዝግ ብለው ሳይዘሉ ሳይሮጡ ሳይፈጥኑ ማለት ነው። ሙተረሲለን ሙተበርዐን ሙተበርዐን ማለት ደግሞ በቀልባቸው በመላሳቸው አላህን የፈሩ ሆነው ዚክር እየዘከሩ ማለት ነው። መጥፎ ነገር ሳይናገሩ ከሀጃቸው በላይ ሳይናገሩ ከዛ ወጡ መጠጥ ለመጠየቅ በድርቁ ምክንያት ከማ ይሶላ ፊል ዒድ ዒድ ቦታ ላይ እንደሚሰገድ ከማ ይሶሊ ከረጀ ነቢ ሰለላሁ ዐለይሂ ወሰለም ከማ ይሶሊ እንደሚሰግዱት ፊል ዒድ ዒድን እንደሚሰግዱት ሜዳ ላይ ወጡ መጠጥ ለመጠየቅ አላህ ለም የኽጡብ ኹጥበተኩም ሀዚህ ለም የኽጡብ ግን ኹጥባ አላደረጉም ኹጥበተኩም هذه ይችን እናንተ የምታደርጓትን ኹጥባ አይነት አልኸጠቡም ولكن لم يزل حال الخطبة في الدعاء والتضرع والتكبير كذا في رواية أبي داود رواه الخمسة وصححه الترمذي وأبو عوانة وابن حبان زجلوا تالهن لم يخطب خطبتكم هذه يسن أنت متخطبات الخطبة على خطبهم بلو يتناجرن شيخو እብኑ አባስ ናቸው። ለመክቱብ ምስለ ሀዲ እኔ ስለ ኹጥበቲኩም ሀዲ አይነት ስለ ኹጥበቲኩም ይሄ እናንተን አይነት ኹጥባ አልኸጠቡም ወላኪን ለነዘል ሐሉል ኹጥባ ፊ ዱዓ ወተበር ወተክቢር ውስጥ ላይ ያለው ማለት ነው። ከዚህ የተወገደ አልነበረም። ኹጥባ ፈጥበዋል፣ ተናግረዋል። እንደዚህ እንደናንተ አይደለም ለማለት ፈልገው እንጂ ኹጥባ አልተደረገም ለማለት አይደለም ይላሉ። ዱዓ ነው ብዙ ነብዩ ዱዓ ነው ያደረጉት እንደ ኹጥባ ሳይሆን ውስጡ ዱዓ ተክቢር ምን የሆነ ያለ ነገር ማለት ነው። وعن عائشة رضي الله تعالى عنها قالت شك النبي صلى الله عليه وسلم إلى شك الناس سوت أؤتا قربوا شك الناس إلى رسول الله صلى الله عليه وسلم ود رسول أؤتا قربوا وحوط المطر የዝናብ ድርቅን ዝናብ እንደጠፋ ነብዩ ጋር መጡና ነገሯቸው። ፈአመረ ነብዩ አዘዙ አዘዙ ቢሚንበሪን ሚንበር አስቀምጡልኝ ወንበር አሉ። እሱ ላይ ለመውጣት ነው። ፈወضع فوضع له في المصلى በመስገጃው ማዕከል ላይ ሚንበሩ ተቀመጠላቸው። ወዋአደና ናሰ የውመ ፊ ወዋዓደ ነብዩ ቀጠሩ አናተ ሰውን ቀጠሩት። የውመን የሆነ ቀን ያዙላቸው። የኽሩጁነ ፊ እንዲወጡ ቀን ተቆረጠ። አሁንም እንደዛ ነው። እስቲስቃ ለቀጣይ ጁሙአ እንሰግዳለን እንትና እንገናኝ ተባብሎ ይቀጠራል። እንደዛ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ሚንበር አዘጋጅልኝ ሚንበር ተዘጋጀላቸው፣ ተቀመጠላቸው መስጊጃው መካከል ወአደናት ሰውን ቀጠሩት የውመን የውመ የخرجون فيه الناس ሰዎች የሚወጡበትን እለት ቆረጡና ነብዩ አለይሂ ሰላቱ ወሰለም ፈኸረጀ ወጡ ሂነ በዳ ልክ ግልጽ ይፋ በሆነበት ጊዜ አጅቡ ሸምስ የፀሐይዋ ጨረር ማለት ነው። አጅቡ ሸምሲ በወጣ ጊዜ ፀሐይዋ ጎላ ብላ በወጣች ጊዜ ወጡ ማለት ነው። ሂነ ረፋ ማለት ነው። ሂነ በዳ አይ ሂነ ርተፋ ማለት ነው። አጅቡ ሸምስ እስቲስቃ ከሰዓትም ይሰገዳል። እስቲስቃ ብዛት መሰገድ በዒድ ዒድ በምንሰግድበት ወቅት መሰገዱ ደግሞ ሰው አውላ ምክንያቱም ሒነ በዳ ሐጅቡ ሸምስ የፀሐይ ጨረሩ ይፋ ከሆነ ከፍ ካለች በኋላ ወጡ ነብዩ አለይሂ ሰላቱ ወሰላም ፈቃዐደ አለል ሚንበሪ ሚንበሩ ላይ ተቀመጡ ግልጽ ነው አይደል መቀራላችሁ ሚንበሩ ላይ ተቀመጡና ተከበር አላሁ አክበር አሉ ወሐሚደላህ አላህንም አመሰገኑ ثم قال ከዛ እንዲህ አሉ እነኩም እናንተ አሉ ሸከውቱም ሸክዋ አቀረባችሁ አሉ ተክቢር አደረጉና ሐምድ አቀረቡና ለአላህ ثم قال እንዲህ አሉ እነኩም እናንተ አሏቸው ሸከውቱም ወደ እኔ ኡኡት አቅርባችኋል ደድበ ዲያሪኩም ሀገራችሁ በድርቅ እንደተመታ ነግራችሁኛል። ወቀድ አመረኩም አላህ አላህ ደግሞ አዟችኋል አሏቸው። አንተ ድዑ እንድትለምኑ ታዟችኋል አላህ ወወዐደኩም ቃል ገብቶላችኋል አየስተጂበ ለኩም ለእናንተ ዱዓችሁን ለመቀበል ቃል ገብቷል። ثم قال ከዛ እንዲህ አሉ ነብዩ አለይሂ ሰላቱ ወሰላም ይህን ከነገሯቸው በኋላ ይችን ዱዓ አደረጉ። እነኩም ሸከውቱም ለኔ ኡታ አቅርባችኋል ጀድበ ዲያሪኩም ሀገራችሁ በድርቅ እንደተመታ ወቀድ አመረኩም አላህ አላህ ደግሞ አዛችኋል አንተ ድዑህ እንድትለምኑ ወወዐደኩም አየስተጂበ ለኩም ለእናንተ ዱዓችሁን ሊቀበልም ቃል ገብቷል። ثم قال ከዛ እንዲህ አሉ ነብዩ ዱዓውን ጀመሩ ማለት ነው ሚንበሩ ላይ አልሐምዱሊላህ ረቢል ዓለሚን الرحمن الرحيم مالك يوم الدين لا إله إلا الله يفعل ما يريد اللهم أنت الله لا إله إلا أنت أنت الغني ونحن الفقراء أنزل علينا الغيث وجعل ما أنزلت علينا قوة وبلاغا إلى حين ثم رفع يديه فلم يزل حتى رؤي بياض إبطه ثم حول إلى الناس ظهره وقلب رداءه دعاء እስከ ድረስ ኢላ ሒን እስከሚለው ድረስ ማለት ነው እንዳሉ አልሐምዱሊላህ ምስጋና ለአላህ የተገባ ነው ረብል ዓለሚን ዓለምን ለሚያንከባክበው ጌታ ይገባው ይገባዋል አርራህማኒ አራህማኒ እጅግ አዛኝና አረሂሚ ሩህሩህ የሆነው ጌታ አራህማኒ አይልሙተፊፍ ቢረህማ አዛኝ የሆነ ጌታ አረሂሚ እዝነቱን ወደ ፈለገው አካል የሚያደርስ ጌታ ማሊክ የውሚዲኒ የውመዲንን የገዛውን ቀን ወይንም ደግሞ የየውመል ቂያማ ባለቤት የሆነው ጌታ ላኢላሃ ኢላላህ ከሱ ውጭ በትክክል የሚመለክ የለም። የፈዓሉ ማዩሪ የፈለገውን የሚያደርግ ጌታ ነው አላህ። አላሁመ ጌታዬ ሆይ አሉት አንተ አላህ አንተ ነህ የኛ ጌታ ላኢላሃ ኢላ አንተ ከአንተ ውጭ በትክክል የሚመለክ የለምና አንተ ልገንዩ አንተ ሀብታምን በራስህ የተብቃቃህ ነህና ወነህኑ ልፉቀራ እኛ ደግሞ ድሆች ነንና አንዚል አለይና በእኛ ላይ አውርድልን አልገይተ አይል መጠረ ዝናብን አውርድልን ወጀአል አድርግልን ደግሞ ማአንዘልተ ያወረድከውን ዝናብ ያዘነብከውን አለይና በእኛ ላይ ቁወተን ኃይል ይሁነን አቅም ቁዋ እንደሆነን የአላህ አሉ ወበላገን መዳረሻ ኢላሂን እስከ ጊዜ ድረስ ማለት ነው። ሌላው ክረምት እስከሚመጣ ድረስ መዳረሻ አድርግልን አሉ። ኢላ ዘመንን ጠዊልን ለረጅም ጊዜ የምንንቀሳቀስበት የሆንን አምጣልን አሉ ነብዩ አለይሂ ሰላቱ ወሰላም። ثم رفع يديه ከዛ እጃቸውን ከፍ አደረጉና ለመኑ ጌታቸውን ፈለም የዘል ነብዩ አልተወገዱም ሐታ ሩእየ እስከሚታይ ድረስ በያድ ኢብጤ ይሄ ነጩ ብብታቸው እስከሚታይ ድረስ በክንዳቸው ስር ያለ ማለት ነው። የዚህ እጃቸውን አንስተው ነው የለመኑት። ሀታ ሩኤ አልኢድጠይህ ይሄና ይሄ እስከሚታይ ድረስ ሶላተል ኩሱፍ ላይ እንትን እስቲስቃ ላይ እንደዚህ አድርገው ዱዓ አድርገዋል ነብዩ አለይሂ ሰላቱ ወሰላም። ያ አላህ ብሎ ማለት ነው። እንደዚህ እጃቸውን አንስተው እስከ ላይ ድረስ ሀታ ሩኤ እስከሚታይ በያዱ ኢድጠይህ ይሄ ነጩ ብብታቸው እስከሚታይ ድረስ ثم حول ከዛ ዘወር አደረጉ ኢለናስ ወደ ሰዎች ባህረው ጀርባቸውን ዞሩ። ቅድም ወደ የነበረ ዞሩት ወደ መእሙሞቹ ዞረው ነበር ይህን ዱዓ ያደረጉት። ኋላ ላይ ፊታቸውን ወደ ቂብላ አዞሩ፣ ጀርባቸውን ለሰዎች ሰጡ። ወቀለበ ሪዳአሁ ኩታቸውን ቀያየሩት ነብዩ አለይሂ ሰላቱ ወሰላም። ወሆ ነብዩ አለይሂ ሰላቱ ወሰላም ራፊዑ የደይህ እጃቸውን እንዳነሱ ثم አቅበለ አለናት ከዛ ወደ ሰው ዘወር አሉ። ወነዘለ ወረዱ ነብዩ ወሰላ ረክዓተይን ሁለት ረክዓ ሰገዱ። ፈአንሻ አላሁ ፈአንሻ አላሁ ፈአንሸ አላሁ ተዓላ አላህ ፈጠረ ሰሓበተን የሆነች ቁራጭ እንዳመና ፈጠረ ፈረዓደት እሷው እንትን አለች አጉረመረመች ማለት ጉርምርምታ ነው አይደል የሚባለው ወበረቀት መብረቅም መጣ ፈረዓደት ወበረቀት መብረቅም ተፈጠረ ዘው ብልጭ ثم امطرت ከዛ ዘነበ እዛው እያሉ ማለት ነው ዱዓኡ ነብይ አለይሂ ሰላቱ ወሰላም ዱዓኡ ነብይ ይሄ መቃየር هكذا نغير الفقهاء عندما يعلمون أصحابهم እንደዚህ ያደርጉና ታህዊል ነው ማዞር ማለት ነው ኩታቸውን ሪዳ እንደዚህ ያስተላልፉና ምን ሆነ? ተቀየረ። ይሄ ከታች ነበር፣ ይሄ ከዚህ ነበር፣ ይሄ ከዚህ ነበር፣ ይሄ ከዚህ ነበር፣ ይሄ ከዚህ ነበር። ሁሉም ሰህው የአላህ ሁሉም ነው እንደዚህ ቀያይረው ማለት ነው። ሀከዛ ተእኹዙነ ሪዳአኩም ኩታችሁን ማለት ነው። ጃኬት ከሆነ መገልበጥ ይቻላል። ይህንን ያዝና ሀከዛ ማለት ነው። ይዝና ጃፈራን ይሄንኛው ለዚህኛው እንጂ ይሄንኛው ለዚህኛው እንጂ ተጠዋለ ማውጣት አልተቀየረም። በጣም ይዞ ነው ተቀየረ። ወቅሰቱ ተሕዊል ረዋሁ ثم أمطرت ከዛ ዝናቡ ዘነበ ወነዘለ ማለት ወረዱ ነው። ወቀለበ ሪዳው ኩታቸውን ቀየሩት። ወሆራፊዑ የደይ እጃቸውን ከፍ እንዳደረጉ ናቸው። ثم أقبل على الناس ከዛ ወደ ሰው ዘወር አሉና ወነዘለ ኩታቸውን ቀየሩና ወደ ሰው ዞር ብለው እጃቸውን አነሱ። ወነዘለ ወረዱ ከመንበሩ ላይ ወሰላ ረካዓተን ሁለት ረካዓት ሰገዱ። ፈአንሻ አላሁ ተዓላ ሰዓደተን የሆነች ዳመናን አላህ ፈጠረ። ፈራአደ ወበረከት እሰው መብረቅ ፈጠረች። ፈራአደ ታይባሃረ ፊሃ ረዕድ ወሰውቱ ሰዓብ የዳመና ድምፅ ነው ረዕድ የሚባለው። ወበረቀት ማለት ደግሞ ለመዓኑ ሰዓብ የዳመና ብልጭታ ማለት ነው። እኛ መብረቅ ምንድን ነው የምንለው? በረቀ ማለት በአረብያ በለጭ አለ ማለት ነው። ራአደ ማለት ደግሞ ጮኸ ማለት ነው። ተግባባን። ረዕድን መብረቅ በሉት በእኛ በአማርኛችን። ረዕድ ማለት ጮኸት ነው አይደል? መብረቅ ነው እኛ የምንለው ጮኸቱ። ብልጭታውን ደግሞ ብልጭታ። ግን በአረብያ ራአደ ማለት መብረቅ ጮኸ ማለት ነው። በረቀ ማለት ደግሞ በለጭ አለ ማለት ነው። አብለጭ ግልጽ ነው። ወቅስፈቱ ተሕዊል የተሕዊሉ ታሪክ የተሕዊሉ ቅስፋ ፊ ሶሒህ ሶሒህ ላይ አለ። የቅስፈቱ ተሕዊል ተሕዊል ማለት ምኑ ታውን ልብስን መቀየሩ ማለት ነው። አቅጣጫ መቀየር ነው። ሐዲስ ሶሒህ ቡኻሪ ያለ ነው። ምን ሐዲስ አብዱላህ እብን ዘይድ የተዘገበ ሐዲስ ነው። ابن ابن عاصم الانصاري المازني وليس هو بصاحب الاذان صاحب الاذان አይደለም ይሄ አብዱላህ ብን ዘይድ እሱ አይደለም ሌላ ነው ይሄ እሱ አይደለም ሌላ ነው ለምንድን ነው ያደረጉት? ፊ ሶሒህ ቡኻሪ ላይ የተዘገበ ሐዲስ ነው። ቂሶተ ተሕዊል ምን ሐዲስ የአብደላህ ብን ዘይድ የተዘገበ ሐዲስ ነው። ወፊ እዛ ውስጥ ምን የሚላለ ፈተወጀሃ ኢለል ቂብላ ነብዩ ወደ ቂብላ ዞሩ፣ የድዑ ዱዓ ያደርጉ ጀመር። ከዛ ثم صلى ركعتين ከዱዓው በኋላ ሁለት ረክዓ ሰገዱ። ጀሃረ ፊማ በሁለቱም ላይ ድምጻቸውን ከፍ አድርገዋል። ፊልቂራ በቂራአው ላይ ጀህር አድርገዋል ማለት ነው። ሲራ አይደለም። ወካነ ሶላተ ስርያ ፊ ወቅቲ ነሃር ቢሆንም እንኳን ማለት ግልጽ ነው። መሐል الخلاف ምናምን ስለሌለበት አላቆያችሁም እዚህ ነው። ወልዳረ ቁጥኒ ለዳረ ቁጥኒ ሚሙርሰሊ አቢ ጃዕፈር አልባቂር አቡ ጃዕፈር አልባቂር የሚባሉት እሳቸው مرسل ላይ የተዘገበ አለ። ወሐወለ ሪዳአሁ እለቱን የነገሩን ወሐወለ ሪዳአሁ ነብዩ ኩታቸውን ቀያየሩት፣ ጋቢያቸውን ቀያየሩት፣ አቅጣጫውን ከውስጥ የነበረውን ከውስጥ ከላይ የነበረውን ከታች ከጎን የሆነውን ከሌላ ጎን አደረጉት። ለምን ሊየተሐወለ አልቀህጡ ድርቁ ወደ ዝናብ እንዲቀየር የአላህ እንደዚህ ቀያይርልን ነገራቶችን ማለት ነው። እንደ ተፋኡል ነው። ተፋኡል ደግሞ ይቻላል። አቤት አይ ችግር የለም። አረብያዋን ስቴፓን ጠብቀህ ነው የመጣ ይዘህ እንዳትመጣ። እጃቸውን አንስተዋል። እጃቸውን እንዳነሱ ናቸው። እስካሁንም ቀይረዋል ነው የሚሰራው። ክስተት እዛ መካከል ላይ አለ። እንደዚህማ ካደረጉ ምንድን ነው የሚቀየረው? እንደዛ አረብያዋን ቅደም ተከተሏን ይዘህ ከሆነማ አይሄድልህም። እንደዛ እንዳታደርግ ወደ ነው ወደ ይሄ ለዛዛው ይሄን እንደዚህ ብቀይረው ከላይ ከታች ብቻ ነው አይደል የሚሆነው? ይሄንኛው ከፈለጋችሁ በውስጥ ህጻናት ሴቶች የሚቀያየሩ ህጻናት ልጆች ራሱ የሚቀያየሩ እኮ ይሄ ራሱ ይናቀዋል። አልተቀየረም። እዛ አያያዝ እኮ ነው። እዚህ ነው በቃ በውስጥ ከሆነ እንደዚህ እንደዚህ ከውስጥ በኩል ታመጣ ምን ላይ ግባ አድርጓል? አ አ አይደለም ዱዓ እኮ የፈለክበት ቦታ እኮ ታደርጋለህ። አሁን እንቀረዋለን። ይሄ ኹጥባ እየኸጡብ ያለ ሰውየው መጥቶ ነግሯቸው ዘው ጁሙዓ ኹጥባ ላይ ዱዓ አድርገው ዝናብ መጥቷል። ያም ራሱን የቻለ ታሪክ ነው። ይሄ ደግሞ ለስቲስቃ ቀጠሮ ተይዞለት ፕሮግራም ተይዞለት ነብዩ የወጡበት ነው። ስቲስቃ ይሄ ነው። አው ይሰራል ጁሙዓ ላይ አላሁማ አስቀን ለበይት ሶላት ማለት ማንኛውም ላይ ዱዓ ይደረጋል አለ تحويل አድርግልን ለማለት ይጠቀሙላት ይላሉ ይመጣል እናየዋለን አብሽሩ ዱዓው ገና እኮ አላለቀም ሶላት ገና አልጀመርንም እንትን ይጨርስላችሁ እና ሚሙርሰሊ አቢ ጃዕፈር አልባቂር ነው አቡ ጃዕፈር አልባቂር ማን ናቸው መሐመድ ይባላሉ መሐመድ አልባቂር ይባላሉ እብኑ አሊ زين العابدين ابن حسين ابن علي ابن ابي طالب علي لج حسين يا حسين لج مالناكو علي جي ميبالوت مالنا مثلا رافضوا شيء تفتروا علي علي جي ميبالوت زين العابدين دم بالي متوقع تناكو يفتحوا لج محمد الباقر يبارالي محمد الباقر إني إمام الإمام الخامس أم نستنى إمام ناكو من أئمة الاثنى عشرة الذين تتولهم الشيعة الإمامية الاثنى عشرية عشرة إمام مسلم إلى الله الاثنى عشرية ዘጠና አሽርያ የሚባሉ አሉ ራሱ ዘጠና አሽርያ የሚባል ግሩፕ አለ። እነ ስድስታን የሚመሩት ማለት ነው ኢራቅ ውስጥ ሱድ ሱድር አታውቁም? ባቄርያዎች ይባላሉ። መሐመድ አልባቄር የእርሳቸው አምስተኛው ኢማማችን ነው ይላሉ። አስራ ሁለተኛ ኢማም መህዲ ነው አይደል? መህዲ ብን ሙንተዘር ጀይሹል መህዲ የሚባል ራሱ ወታደር አለ። ሙቅተዘ ሱድር የሚባለው ኢራቅ ላይ ሲንቀሳቀስ የነበረ አሁንም ይንቀሳቀሳል። جيش المهدي የሚባል ራሱ የቻለ ጦር አለ። ሙቅተዳ ሰድር እነዚህ እስና አሽርያዎች ናቸው። የእስና አሽርያ ማለት 12 ኢማሞች አሉ። በ12 ኢማም አምነህ ካልገባ በስተቀር ኢማን ጎደሎ ነው። የአልይን ኢማምነት ካላመንክ ከስድስቱ ወይንም ከእምነት ውስጥ አንድ የአቂዳ መሰረት አድርገውታል። ሰውየው ሙስሊም አይደለም፣ ሙሽሪክ ነው፣ ካፍር ነው ነው የሚሉት እስና አሽርያዎች ማለት ነው። ሌላ ራፊዳዎች ይባላሉ። እስና አሽርያዎች ማለት እጅግ በጣም አክራሪዎቹ ጫፍ የደረሱት ናቸው። ስጅስታኒ አያቱላህ ምናምን የሚባል አለ አያቱላህ አልኹወይኒ አያቱላህ አልማን አያቱላህ አልማን አያቱላህ ናቸው። እነዚህ እነ ኢራቅ ውስጥ አያቱላህ ሲጂስታኒ ነው የሚባሉት። አያቱላህ ሲጂስታኒ አያቱላህ ነው የሚባሉት። ብዙ ውስጥ የነሱ ምሁራኖች የሻዓቶቹ ማለት ነው። ስንዓሽሪያዎች ናቸው። ደረቅ የወጣላቸው አክራሪ ያ ሱብሃንአላህ አህሉ ሱና ሲናገር እነሱን ሲናገር አህሉ ሱና ደረቅ ይመስላቸዋል። እነሱን ግን ወደ አህሉ ሱና ወደነ አቡበክር ስድቅ እና ወደነ ዑመር የሚወረውሩትን ቃል ብትሰሙ ወላሂ አነ እስራኤል ላ ተፍዓሉ ሀዳ ነው የምትለው። አንድ አሜሪካው ይህን አይናገርም የምትለው አያውቅም። መጀመሪያም ዝም ያለ ነው ጅንስ እነሱ ሱብሃንአላህ ያዕሪሙ ያዕሪፉና እነዚህ በጣም ይሳደባሉ። ስለ አሽርያ አምስተኛው ኢማማችን ይሏቸዋል። እነዚህ አምስተኛ ኢማም ማለት በጣም እነዚህ ሰዎች ከነሱ የራቁ ናቸው። ዘይኑል አቢዲን ምን ብለዋቸዋል? አልይ አልይ ብን ሁሰይን የሁሰይን ልጅ ምን ብሏቸዋል? ምን ነበር ስንቀር አቂዳ ላይ በጣም ደጋግ ደጋግመን እኮ ነው የቀራነው። ዘይኑል አቢዲን አልይ ምን ነበር ያሏቸው? በአቡበክርና በኡመር ከካድክና እነሱን የማትቀበል ከሆነ ምን እናደርጋለን? እናጅብሃለን አሉ። ወላሂ እነሁማ ወዚራ ጀዲ እነሱ እኮ የአያቴ ታማኝ ሚኒስትሮች ነበሩ። ወላሂ አተበረኡ ሚመን ተበረአ ምንሁማ እንኳን እነሱን ልተውና እነሱን ያገለለ ሰው አገለዋለሁ አላቀፉም ማለት ነው። ኢዘን ተረክናት አሉ። ረፈዱናት ራፊዳዎች የሚባሉን ስያሜ ከዛ ያዙ። ዘይኑል አቢድን ላይ ነው እንደዚህ ያደረጉት። የዘይኑል አቢድን ልጅ ነው መሐመድ ልባቂር የሚባለው። መሐመድ ልባቂርን አምስተኛ ኢማም አድርገዋቸዋል። አልይን አንድ፣ ሁሰይንን ሁለት፣ አልይን ሶስት። ያው ከነብዩ ቀጥለው ሊያደርጉን ማለት መሐመድ ልባቂርን ስንት አደረጉ? አምስት አድርጎ በዚህ ቀጥላል። ነሐሰን፣ ሁሰይን፣ አልይ ወይንም አልይ ዘይኑል አቢድን እና መሐመድ አልባቂር አምስተኛ ኢማም ያደርጓቸዋል። አምስት ኢማም ያደርጓቸዋል። እስና አሽርያው ስም بالباقر محمد الباقر ተባለ። ባቂር የተባለውን ስያሜ ያገኘው لانه تبقر في العلم እውቀት ውስጥ ሰርጦ ስለገባ ነው። የተወጣ ወተበሐ እንደ ባህር ነበር የገባበት እውቀት ውስጥ ታላቅ ዓሊም ነው። ታላቅ ደሊል የሚሆን ሰው ነው። እነሱን አያውቃቸውም፣ አይቀበላቸውም። እነሱ ግን እሱ ላይ ተጠግተዋል። እንደዚህ ነው ሲያጠፉ ስነ አሽርያዎች ጥሩ ሰው ጉልበት ያለውን አቅም ያለውን የእውቀት ብቃት ያለውን ተደግፈው ነው መምታት እንትን ያለው አዳው ቢላችሁ ከሰላም አለይኩም ወራህመቱላህ